السلام عليكم ورحمة الله وبركاته الحمد لله رب العالمين والصلاة والسلام الأتمان على النبي الأمين وعلى آله وأصحابه ومن اهتدى بهداه واتبع سنته إلى يوم الدين أما بعد فالسلام عليكم ورحمة الله وبركاته آه، بمكتل زار إن شاء الله تعالى وكبلغ المرأة من أدلة الأحكام آه، حديث كوتر 213 ላይ እንነሳለን ማለት ነው ያው ያለነው ሲፈተ ሶላህ የሶላትን አሰጋገድ ሁኔታ የሚገልጽና የሚያብራራ ነው የሚሆነው من يقرأ المتن فليتفضل مشكورا الحمد لله والصلاة والسلام على رسول الله صلى الله عليه وسلم وعن أبي حميد الساعدي رضي الله عنه قال رأيت رسول الله صلى الله عليه وسلم إذا كبر جعل, جعل يديه هبو منكبيه وإذا ركع أمكن يديه من ركبتيه ثم عصر ظهره فإذا رفع رأسه استوى حتى يعود كل فقار مكانه فإذا سجد وضع يديه غير مفترش ولا قابضهما واستقبل بأطراف أصابع رجله القبلة جلس في الركعتين جلس على رجله اليسرى ونصب اليمنى وإذا جلس في الركعة الأخيرة قدم رجله اليسرى ونصب الأخرى على مقالة أخرجه البخاري طيب جزاك الله خيرا آه عن أبي حميد السدي رضي الله عنه أبو حميد الساعدي بمبال كمتوقو صحابي تزغب سراون الله الله النارسم قال على رايت رسول الله صلى الله عليه وسلم يا الله سبحانه وتعالى መልእክተኛ አይቻለሁኝ ይለናል መቼ اذا كبر الله اكبر በሚሉ ሰዓት ማለትም ወደ ሶላት ሲገቡና ተክቢራ ሲያደርጉ ማለቱ ነው حذو منكبيه جعل يديه እጆቻቸውን ያደርጉ እንደነበር አይቻለሁኝ حذو منكبيه ወደ ትከሻቸው አቅጣጫ ማለት ነው ተክቢረተል ኢህራም ወይም ተክቢረተል ኢፍቲታህ የምትባለዋን ሲያደርጉ እጆቻቸውን ያነሱ እንደነበርና የሚያነሱትም ወደ ትከሻቸው ወደ ጆሮአቸው ሳይሆን ወደ ትከሻቸው እንደሆነ አይቻለሁኝ ይላል واذا ركع ባጎነበሱ ሰዓት አምከነ የደይሂ እጆቻቸውን ያመቻቻሉ ወይም ያደርሳሉ ሚሩክ በተህ ዘጉልበቶቻቸው እጆቻቸው ተንከርፈው ላይ አይቀሩም እታች ጉልበታቸውን ያዝ ማድረግ እስከሚያስችላቸው ድረስ ያጎነብሳ ነው አሁን እዚህ ጋር ያጎነባበታቸው መጠን እየነገረን ነው ምን ያክል የሚያጎነብሱት ከራሱ ቀቀር ያለው ሁሉ አጎንብሻለሁ ይላል ወይም በጣም የተደፋውም ደግሞ አጎንብሻለሁ ይል ይችላል መጠኑ ሲነግረን እጆቻቸው ጉልበቶቻቸውን የሚይዙበት ያክል እሱን ለመያዝ በሚመቻችበት ቀድር ያጎነብሱ እንደነበረም ይገልጻል ማለት ነው ثم حصر ظهره ከዚያም በኋላ ጀርባቸውን አጠፍ አደረጉት ማለት ያው ተፈለገው እስቲዋ ነው በጣም ሳያጎነብሱ በጣም ደግሞ ገብረር ሳይሉ መሐከለኛ አድርገው መሐከለኛ አድርገው ሰጥ አድርገው ወገባቸውን ሩኩዕ እንዲያደረጉ ለመግለጽ ነው ማለት ነው فاذا رفع راسه ራሳቸውን በሚያነሱ ሰዓት ደግሞ ከምን አሁን ማጎንበስ ነው የነገረን ከማጎንበስ ራሳቸውን ሲያነሱ ኢስተዋ ይስተካከላሉ ወይም ቀጥ ይላሉ ኢስተዋ ቀጥ ማለት ወይም ارتفع على وارتفع እንደምንለው ያው ከፍ ይላሉ ይቆማሉ ማለት ነው በደንብ حتى يعود እስከሚመለስ ድረስ ኩሉ ፈቃሪን የወገቦች የወገባቸው አጥንት የወገብ አጥንት መገጣጠሚያ ቦለኑ ማለት ነው መካነው ቦታ ቦታው እስከሚገባ ስንቆም የሚኖረው ባህሪ ስናጎነበስ ይቀየራል መልሰው ሲቆሙ ከማጎንበስ ሲቆሙ ያ ተቀይሮ የነበረው መገጣጠሚያ ወደ ነበረበት ይመለሳል ማለት ነው እንደዛ እስከሚሆን ቆሙ ነበር ነው ይሄን ያሁን የሚነግረን ምንድነው አንዳንዶቹ ሩኩ አድርገው ከሩኩ ወደ ላይ ሳይቆሙ ወደ ታች የሚሄዱ አሉ በዛው አላሁ አክበር ይሄዳሉ ያ መሆን የለበትም ነው ከዛ ቀጥ ብለው ከቆሙ በኋላ ደግሞ ፈኢዳ ሰጀደ ሱጁድ በሚያደርጉ ሰዓት ወضع يديه ሁለት እጆቻቸውን የድ اذا اطلق መዳፋቸውን ማለት ነው ያስቀምጡ ነበር ምን ላይ መሬት ላይ غير مفترشን ክንዳቸውን ሳያነጥፉ ወላ ቃቢዲሂማ ሳይኮ ምንድነው ወላ ቃቢዲሂማ ማለት ሁለቱም ሳይጨብጧቸው ማለት ሳይ ሳያነጥፉም ሳያጥፉም እሺ ወስተቅበለ ይቅጣጩ ነበረ ወደ ቂብላ ቢአጥራፊ አሳቢ رجليه القبلة በሁለት የእግሮቻቸው ጣቶች ጫፍ ጫፍ ቂብላን ይቅጣጩ ነበር ማለት ነው አጥራፍ ማለት ያው አማርኛችን ጫፍ ያው ጫፍ እንላለን ወይም ጠረፍም እንላለን አሳቢ ጣቶች ሪጅ ላይ ይሄ የሁለት እግሮችን እያለ ነው የሁለት እግሮቻቸውን ጣቶች ጫፍ ወደ ቂብላ ያዞሩ ነበር አልቂብላቲ ይላል ኪታብ አልቂብላታ ነው መሆን ያለበት واستقبل القبلة እንደማለት ነው طيب واذا جلس በሚቀመጡ ሰዓት في الركعتين ይደገምኑ واذا جلس በተቀመጡ ሰዓት في الركعتين ሁለት ረካዓ ላይ ጀለሰ ይቀመጡ ነበር على رجله اليسرى እግራ እግራቸው ላይ ግራ እግራቸው ላይ ይቀመጡበት ነበረ መቼ ሁለተኛው ረካ ላይ ሲቀመጡ የመጀመሪያው ቅማጤ ማለት ነው ወነሰበል ዩምና ቀኝ እግራቸውን ደግሞ ይተክላሉ ቀኝ እግር መትከል ማለት ጣቶቻቸውን ወደ ቂብላ ጥፍ አድርገው ከጣቶቻቸው ቀጥሎ ያለው የእግራችን ጫፍ አለ አይደል እሱን ያቆሙታል ማለት ነው መሬት አስነክተው ተረከዛቸው መሬት ይለቃል ማለት ነው የሚያሳየው طيب መቸን ይሄ የመጀመሪያው አቀማመጥ ያው ስለምሰግዱ ይገባችኋል ብዬ አስባለሁ በስዕል ካልታየ ይገባም ሁለት ረካ ሲቀመጥ ወንድም ሆነ ሴት እግራ እግር ላይ መቀመጥ ነው እግራ እግር ላይ በመቀመጫችን ቁጭ እንላለን ማለት ነው እግራችን ተከለዋለን መሬት ላይ ይሄ ነው ወይዳ ጀለሰ በሚቀመጡ ሰዓት ደግሞ ፍረካዓት الአኺረቲ መጨረሻው አቅማጤ ላይ ይሉናል መጨረሻው ሁለት ረካ ላይ ሊሆን ይችላል አራት ረካ ሆነው ላይም ሊሆን ይችላል ፈጅር ለምሳሌ ሁለት ረካ ላይ የመጨረሻው መቀመጫችን ያው ነው የመጀመሪያው መጨረሻው እሱ ነው የመግሪብ ሁለት አለው የዙሁር የአስር የኢሻ ሁለት አላቸው የታወቀ ነው ቀደመ رجله اليسرى ግራ እግራቸውን ያስቀድሙታል ከምኑ ከቀኝ እግራቸው ማለት ነው ከቀኝ እግራቸው ያስቀድሙትና ወነሰበ الاخرى ያኛው እግራቸውን ይተክሉታል ወቃደ ይቀመጣሉ እምን ላይ ቅድም መጀመሪያው ቅማጤ ላይ ግራግራቸው ላይ ነበር ያለው ግራ እግራቸው ላይ አሁን ግን አላ መቃደቲ በመቀመጫቸው መሬት ላይ ይቀመጣሉ ማለት ነው እግራቸው ወደፊት ሄዷል ግልጽ ነው ግራ እግራቸው ከቀኝ እግራቸው በፊት ሆኖ እንዳይቀመጡበትም ወደዛ ሸሽተውታል اخرجه البخاري امام البخاري ዘግበውታል ሐዲሱን ነው የሚለን እና ይህ ሐዲስ ባጭሩ ያቋቋምን መጀመሪያ ሲቆሙ አላሁ አክበር ብለው እጆቻቸው ወደ ላይ ወደ ትከሻቸው አንስተው ተክቢር አድርገው ቀጥታ ወደ ቁርአን እንደሚገቡ ነው ቁርአንን ቀርተው እንደጨረሱ አላሁ አክበር ብለው አሁን ወደ ላይ እጆቻቸውን አንስተው ያጎነብሱ እንደነበር ሲያጎነብሱ ጉልበቶቻቸውን በደንብ ለመያዝ እስከሚመቻችላቸው ድረስ ያጎረብሳሉ ወገባቸውን ሰጥ ያደርጋሉ እንደገና ከዛ ደግሞ ተነስተው ቀጥ ብለው ይቆማሉ ቀጥ ብለው ከቆሙ በኋላ ደግሞ መሬት በግንባራቸው ይደፋሉ ግንባራቸው ላይ በግንባራቸው መሬት ላይ እንደተደፉ ሁለት መዳፎቻቸው መሬት ላይ ሁለት ጉልበቶቻቸው መሬት ላይ ሁለት ጫሞቻቸው መሬት ላይ ቢሶን ጨምሮ ሰባት ብልቶቻቸው ወይም ሰባት አካላቶቻቸው መሬት ላይ ስጁድ እንደሚያደርጉ በሌላ መሐዲስ ተገልጿል ማለት ነው ከዛ አንድ ስጁድ አድርገው ቁጭ እንደሚሉ ከዚያም ደግሞ ከተረጋጉ በኋላ አሁንም ሁለተኛውን ስጁድ ያደርጋሉ ከዛ ይቆማሉ ቁርአን ይቀራሉ እንደዛ ይጎረብሳሉ ምን እያለ የመጀመሪያው አቀማመጥም እንዴት እንዲቀመጡ እንደነበር ከመጨረሻው የተለየ ነው ልዩነቱ ምንድነው ካላችሁ በመጀመሪያው ቅማጤ ላይ እግራ ማነው ግራ እግራቸው ላይ ይቀመጣሉ በመጨረሻው ቅማጤ ላይ ሁለቱም እግሮቻቸው ላይ አይቀመጡም ግራ እግራቸው ያስቀድማሉ ቀኝ እግራቸውን ይተክላሉ በመቀመጫቸው መሬት ላይ ይቀመጣሉ ነው ከውጭ የመጣ ሰው የሚሰግዱ ሰዎችን አቀማመጥ ብቻ በማየት እየጨረሱና ገና እንደሆኑ ማወቅ ይችላል ሱና ብቆም የሚሰግድ ሰው ካለ ማለት ነው ከኢማሙ ጀምሮ የመጀመሪያው ቅማጭ ላይ ያሉት አይ የመጨረሻው ነው ለማለት የሚለየው ይሄ አቀማመጥ ብቻ ነው ግን አንዳንድ ቦታ የሐነፊያ መዝሐብ የሚባለው ውስጥ ሁለቱም አንድ የሚያደርጉት አስቸጋሪ ነው እሺ በጥቅሉ ከዚህ ሐዲስ የምንረዳቸው ዋና ዋናዎችን ለማንሳት ነው ሞክራለሁ ተክብርተ ተህራም ሱና ናት ወይስ ዋጅብ ናት ወይስ ፈርድ ናት አላሁ አክበር ብሎ ሶላት መግባት ዋጅብ እንበለው ፈርድ እንበለው ወይስ ሱና እንበለው ዋጅብ ዋጅብ ስንል ከፈርድ ዝቅ ያለ ዋጅብ ማለት ሳይሆን ያው መደረግ አለበት ማለት ነው ፈርድ ነው ዋጅብ ቱትም ያው ያስገዳል لا تنعقد الصلاه بدونها አላሁ አክበር የሚል ቃል ከሌለ ሶላት ውስጥ መግባት አይቻልም ሌላው ሁለት እጆችን ወደ ትከሻ ማንሳቱ በተክበተ ኢህራም ጊዜ ምንድነው እጅ ማንሳቱ አሁን አላህ አክበር ማለት አይደለም እጅ ማንሳቱ አላሁ አክበር በሷ ስንገባ ሱና ነው ስለዚህ ይወደዳል ነው የምንለው መቼ ነው እጁን የሚያነሳው ነው አላህ አክበር ከማለቱ በፊት ነው ወይስ አላሁ አክበር እያለ ነው የሚያነሳው ወይስ አላሁ አክበር ካለ በኋላ ነው የሚያነሳው እንግዲህ ሰፋ ያለ خلاف ይኖራል ላይ ግን ማብቲዳ ተክቢር ነው የሚለው አላሁ አክበር ማ ሲጀምር አ ራሱ ጁማ ብሎ ማንሳት አለበት እሺ አላሁ አክበር ብሎ ሲጨርስ እጅ ማንሳትንም ይጨርሳል ማለት ነው እሺ ረፎል የደይኒ في اول الصلاه ማን ነው የመጀመሪያ ላይ እጅ ማንሳት እንዳለ የገለጹት ሱሐቦች ወደ 50 ቁጥራቸው ይሆናል ከ50ዎቹ መካከል አልአሸረቱ ሙበሸሩ ቢልጀና የሚባል ይገኙበታል ስለዚህ በአራቱም መዝሐብ እጅ ማንሳቱ ሱና ነው እጅ ማንሳቱ ተክቢረተል ኢህራሙ ግን ፈርድ ነው ሩክን ነው ዋጅብ ብንለው ማለት ነው ነው ሩኩ ላይ እጆቹን አመቻችቶ ጉልበት ላይ ማስቀመጡ ተወዳጅ ነው ይለናል እጆቻችን ደግሞ ተፍሪጅ ለአሳማን ነው እጆቻችን ጣቶቻችን ማለት ነው ሩኩ ስናረግ ጉልበታችን ስንይዝ በተን ይላሉ ማለት ነው አሁን እዚህ ጋር ያልተጠቀሰ ይኖራል እስንየው አሁንም ጉልበት ላይ እጅ እንደሚያዝ ሩኩ ላይ በርካታ ሐዲሶች አመልክተዋል ይላል حصر المصلي ظهره اثناء الركوع ማለት ليستوي مع راسه ራሳችንና ወገባችን እኩል መሆን ያልተሩኮ ላይ አቅጣጫው ማለት ነው ዋልኩ فيكون بإزاء الظهر ትክ ወገባችን ትክ ነው ራሳችን መሆን ያለበት ከፍ ማድረግም አይፈቀድም ዝቅ ማድረግም አይፈቀድም አንዳንድ ሰው ሩኮ ሲያደርግ ራሱን አንገቱን ሰብሮ ወደ ጉልበቱ ያመጣዋል አይቻልም እንደዛ አንዳንድ ደግሞ ወደ ላይ ተን አጎብሮ የሚቀርም አለ እሱም አይሆንም ማለት ነው طيب ከዛ በኋላ ከሩኮ በኋላ ራስ ማንሳቱ አሁንም እንዳለ ያሳያል ሙንፈሪድም ሆነ ኢማም ኢማም ሆነ ሰሚ አላሁ لمن ሐሚዳ ይላል ተከታይ ከሆነ ረበና ወለከል ሐምድ ይበል የሚል ነገር ነው አላየሃል ተረጋግቶ ቆሞ በደንብ ሩኩ ላይ መረጋጋት አለበት ከዛም ተነስቶ መረጋጋት አለበት ማለት ነው ከዛም ወደ ስጁድ ይሄዳል ስጁድ ላይ ክንዶቻችንን መሬት ላይ ማንጠፍ የለብንም ብዙ ሰዎች ሳታዝጋ ሱጁድ ስናረግ መዳፎቻችን ናቸው መሬት መንካት ያለባቸው እንጂ የወንዶችም ሆነ የሴቶች ክንዶቻችን መሬት መንካት የለባቸው በሀገራችን እናቶቻችን ሲሰግሩ ሆዳቸውንም እጆቻቸውንም ለመረጋ ለክክ የሚያደርጉት ከላይ መተው እንደውም ሱጁድ ሳያደርጉ ቁጭ መጀመሪያ ተቀምጠው ከዛ በኋላ ለክክ ብሎ ሱጁድ የሚያደርጉት ይሄ አግባብነት የለውም ቀጥታ ከላይ እንደመጡ ከሮኮ ተነስተው ቆመው ሲመጡ በግንባራቸው መሬት ወረድ ያለባቸው ቀጥ ብሎ ማለት ነው እንደዛው እንደወንዱ ክንዶቻቸውን መሬት ማስነካት የለባቸው ሆዶቻቸውን ቢሆን እንደዛው ዋናው ነገር ሰፋ ያለ ልብስ መልበስ ነው እንጂ የሱጁድ አደራረጉን መቀያየሩ ለሴቶች አስተርነታለው የለውም እያሉ መወራከቡ አያስፈልግም ነው ያው ሰተር እንዲሉ ምናምን ይያሉ እንደዛ የሚያውቁት ፉቃዎቹ ስለዚህ ክንዶችን ከመሬት አርቆ ጣቶቻቸውን ወደ ቂብላ አዙሮ ሳይሰበሰቡ ጣቶቻችን ሳንሰበስብ እንደተዘረጉ ወደ ቂብላ አዙረን ሱጁድ እናረግባቸዋለን ማለት ነው ሁለት እግሮችም ያው ጫማዎች ማለት ነው ሱጁድ ላይ መሬት ይነካሉ ጣቶቻችን ጥፍ ብለው ወደ ቂብላ ይዞራሉ ተሸሁድ አወል ላይ ሲሆን ግራ እግር ላይ እንቀመጣለን ቀኝን ደግሞ እንተክላለን ጣቶችን ወደ ቂብላ ዞረን ይሄም ተወዳጅ ነው መጨረሻ ቅማጥ ላይ ከሆነ ሙተወርክ ይባላል አቀማመጡ ሁለት እግሮችም ላይ ሳይቀመጥ እመረ ላይ በመቀመጫ ይቀመጣል ግራ እግሩን ከቀኝ እግሩ ፊት ለፊት አድርጎ ያወጣዋል ቀኝ እግሩን ከኋላ ይተክለዋል ማለት ነው እና እዚህ ጋር ያው ስለወንድ ነው የሚነገረው ነብያችን አለይሂ ሰላቱ ወሰለም ሲሰግዱ አየኋቸው ማለት እንደሳቸው መስገድ እንዳለብን ለመግለጽ ነው ይሄን ስንል ግን ሴቶችስ ሴቶችም አልመርአቱ ተፈዓሉ مثل ما يفعل الرجل ወንድ የሚያደርገው ሁሉ ሶላት ላይ ማድረግ አለባቸው في جميع ما تقدم حتى ተክበተ ኢህራም ላይ እጅ ማንሳትም ቢሆን ያነሳሉ እሺ እዚህ ጋር አንዳንዶቹ ወይም ሐንበልየው መታ በተለይ ያው እንደ ሌሎቹ ሆዷን ከ ከጭኗ በጣም አታረቀው ይላል ፈላቱ ፈላተ ተጃፋ ሆዷን እጅሾ ማራቅ የለባትም ሰብሰብ ብላ ነው ባይሆን ስጁድ የምታደርገው ይላሉ እግሮቿን እንደማንኛውም እንደ ወንዱ ትለቀዋለይ ማለት ነው طيب ቀጥሉ وعن علي بن أبي طالب رضي الله تعالى عنه عن رسول الله صلى الله عليه وسلم أنه كان إذا قام إلى الصلاة قال وجهت وجهي للذي فطر السماوات والأرض إلى قوله من المسلمين اللهم أنت الملك لا إله إلا أنت أنت ربي وأنا عبدك إلى آخره رواه مسلم وفي رواية له أن ذلك في صلاة الليل طيب የአሁኑ ሐዲስ ደግሞ የአሊ ኢብኑ አቢ ጧሊብ ሐዲስ ደግሞ አላሁ አክበር ብሎ አንድ ሰው ሶላት ከገባ በኋላ ምንድነው የሚያደርገው ምን መቅራት አለበት ከሚባለው መካከል አንዱን ነው የሚነግረን ሌላም የሚባል አለ ያው ዱዓ ነው የሚቀራው አዎ ዱዓው ምን ይባላል ዱዓውል እስቲፍታህ የሶላት መክፈቻ ዱዓ ይባላል እሱን ነው የሚያደርገው የዱዓ ለስፍታሁ ግን ብዙ አይነት ነው አሁን አንዱ ነው የተከሰልን በተለይ እንደውም ሱና ሶላት ላይ ለሌሊት ሶላት ላይ ይጠቀሙት የነበረውን ነው በፈርድ ሶላት ላይ ከሆነ ሱብሃንከላሁም የሚለውን ነው የሚቀሩት ሌላም አለ እናየዋለን ሁሉንም አንድ ቀን ሰብስቦ አንባልም ዛሬ አንዱን ዱአ እንቀራለን ነገ ደግሞ አንዱን እንቀራለን እንደዛያል መስገድ እንችላለን ተነውዕ የሚባል ነገር አለ ምግብ ሲቀያየር እንደሚመቸን ዱዓው ላይም መቀያየሩ ይበጃል ተብሏል عن علي بن ابي طالب رضي الله عنه ስራቸውን አላህ ይደላቸውና አለይ አረሱልላህ ሰለላሁ ዐለይሂ ወሰለም ከነብያችን በመጥቀስ አንሁ ካነ ነብያችን ነበሩ اذا قام الى الصلاه ወደ ሶላት ሲቆሙ ቃለ ማለት يقول ይሉ ነበረ እንደ ማለት ነው ምን ይላሉ ወጀህቱ ወጅሄ ፊቴን አዙራለሁኝ للذي ለዚያ አምላክ ፈጠረ السماوات والارض ሰማያትና ምድርን ለፈጠረው አላህ ፊቴን አዙር ያለው የሚለውን ዱዓ ይቀሩ ነበረ ኢላ ቀውሊሂ ሚን المسلمين وانا من المسلمين ማለት ነው እንግዲህ وجهت وجهي للذي فطر السماوات والارض حنيفا مسلما وما انا من المشركين ان صلاتي ونسكي ومحياي ومماتي لله رب العالمين لا شريك له وبذلك امرت وانا من المسلمين ይሄ ነው ዱዓው አጠቃላይ እና ይሄንን ዱዓ ይቀሩ ነበረ الى اخر እስከ መጨረሻው رواه مسلم مسلم ዘግቦታል وفي روايه له ለርሱ በሆነው الى قولهم يا مسلمين اللهم انت الملك اللهم ጌታዬ ሆይ አንተ الملك አንተ ነህ ንጉሱ ላ ኢላሃ ኢላ አንተ ካንተ በስተቀር በትክክል የሚመለክ አምላክ የለም አንተ ረቢ አንተ ጌታዬ ነህ ወአና አብዱከ እኔ ደግሞ ባሪያህ ነኝ የሚለውን ዱዓ ይቀራሉ ኢላ አኺር እስከ መጨረሻው የሚታወቀ ዱዓ ነው اللهم انت الملك لا اله الا انت انت ربي وانا عبدك وانا على عهدك ووعدك ما استطعت اعوذ بك من የሚለውን ዱዓ ማፋጠቃላይ الى اخر እስከ መጨረሻ ያነቡት ነበረ እና ሐዲሱ ሙስሊም ዘግቦታል وفي روايه له በላ ዘገባ ለሙስሊም ማነው له ማለት ان ذلك في صلاه الليل ይሄንን ዱዓ ይቀሩ የነበሩት ሌሊት ሶላት ላይ ነው የሚልም ማብራሪያ ያለው ነው ፈርድ ሶላት ላይ የነበረው ሌሎች ናቸው ይሄ ሱና ላይ ነው ያው ረጅም ስለሆነ ነው እንጂ ፈርድ ቢደረግም ማይቻለት አይደለም ወጀህቱ ወጀህ ማለት ተወጀህቱ ቢልዒባዳ ኢባዳ ለማድረግ ፊቴን አዙር ያለሁኝ እናም ኢባዳዋን ደግሞ ለማንም ብያስብ አይደለም አخلصها للذي فطر السماوات ሰማይና ምድር ለፈጠረው አጽድቼ አጥርቼ በፍጹማዊነት ነው ፊቴን ያዞርኩት ማለት ነው ፋጢር ሰፋጢር ማዝ ቦታ ላይ ኻሊቅ ማለት ነው ሙብተ አንድ ነገር ያለምንም ምሳሌ ራሱ ጀምሮ የሰራ ፋጢር ይባላል ፋጢር ሰማዋት ሰማይና ምድርን ያለምንም አምሳያ ራሱ አዲስ ፈልስፎ የፈጠረ ማለት ነው ومخترعوها على غير مثال سابق ካሁን ቀደም ከን ሰርቷል በማይባል መልኩ ማስገኘት ፈያው ፈጠራ እንደምንለው በአማርኛችን ማን የፈጠራ ስራ ይባላል ሐኒፋን ማለት ከመጥፎ እምነት ወደ ትክክለኛው እምነት የተዘነበልኩ ሰውን ማለት ነው ወንሱኪ ማለት ኢባዳ ይባጠቃላይ ወደ አላህ መቃረብ ነገር ሁሉ ማለት ነው ሶላትን ጨምሮ ወማህያ ወመማቲ ማለት ስራዎች በህይወትም እያለሁኝ ከሞትኩም በኋላ የሚመሩት የታየ ነው ማለት ነው فهو المالك لهما ሁለቱንም በህይወትም እያለሁኝ ሙቸም የሚቆጣጠራቸው ባለ ንብረቱ አላህ Subhanahu Wa Ta'ala ነው ማለት ነው ለበይክ ወሰዓደይክ ተዛዝህን ደግሜ ደጋግሜ ለመፈጸም ዝግጁ ነኝ እንደማለት ነው አነቢከ ወኢለይከ እኔ التجائي وانتهاء اليك ነው ሲጀመር ሲጨርስ የምትጠጋው ወደ አንተ ብቻ ነው ለኸርም ታድለኝም አንተው ብቻ ነህ እና አድለይ ለኸሩ ነገር ነው ተባረክተ بمعنى ثبت الخير عندك وكثر معنا አንተ ዘንድ ያለው ኸይር በረካ ሆነ ረዲታማ ሆነ በዛ ማለት ነው ወጀህቱ ይሄ ወጀህቱ ወጅሂ ወጀህቱ ወጅሂ ሁለቱም ያስከዳል ፈርድ ሶላትም ሆነ ሱና ሶላትም ሆነ ዱዓ ለስፍታ እንቀራለን ማለት ነው ሁሉም ላይ እሱ ዱዓ ለስፍታ ግን መንዱብ ነው በነገራችን እዚህ ጋር አንድ ትምህርት ልስታቸው ከውጭ ስንመጣ ኢማሙ ሩኩ ሊያደርግ ሲቀረው እንደርሳለን ያላወቁ ሰዎች ፋቲሃ መቅራት ሲገባቸው ወደ ዱዓ ለስፍታ ይገባሉ ዱዓ ለስፍታ ሱና ነው ፋቲሃ ግን ፈርድ ናት ግዴታ ናት ስለዚህ ፋቲሃዋ ነው ተሎ ብላችሁ መቅረት ያለብን ሳከለለን ወደ ፋቲሃ ነው ምገበው ተሎ ብለን ነገር ግን ብቻችንን ሰግድ ከሆነ ወይ ኢማሙ አርዝሞ የሚሰግድ ከሆነና ሰዓት ካለን ዱዓ ለስፍታህንም እንቀራለን ማለት ነው ከዛ ፋቲሃን እንቀራለን ማለት ነው አለዛ ዱዓ ስፍታህ እየቀራን ፋቲሃ ሳንቀራ የሚያጎነብስብን ከሆነ ከሰርን ማለት ነው ዋጅቡን ትቶ ሱናውን መስራት ያ እንዳይሆን ጥንቃቄ ብዙዎች ስለማናቀው ነው ሁሉም ያው ሶላት አካል መስሎን መራወጣችንን እንጂ የትኛው ይቀደማል የትኛው ይበልጣል የሚለውን ነገር ብዙ ጊዜ አናገናዝብም ወማ አነ ሚን المشركين ያው የአላህን አንድነት ከሱ በስተቀር የሚመለክ አምላክ አለመኖር መግለጽ ያው ሙሽሪክ አይደለሁም ነበረ ግን ወማ አነ ሚን المشركين የሚለውን ደገሙት ማለት ነው እሺ ያው እንግዲህ ዱዓዎች እኔ ብቻ አይደለም ብያቸዋለሁ ሌሎች ክታቦች ላይም ልናገኝ እንችላለን እዛው በምናገኝበት ቦታ ላይ አጥንተን ሁሉንም ሸምደን ሐፍዘን ዛሬ አንዱን ዱዓ ነገ አንዱን ዱዓ እንደዚህ እያደረግን መስገድ ያለብን ኢንሻአላህ ቀጥሉ عن ابي هريره رضي الله عنه قال قال كان رسول الله صلى الله عليه وسلم إذا كبر للصلاة سكت هنيهة قبل أن يقرأ فسألته فقال أقول اللهم باعد بيني وبين خطاياي كما بعدت بين المشرق والمغرب اللهم نقني من خطاياي كما ينقى الثوب الأبيض من الدنس اللهم اغسل لي من خطاياي بماء والثلج والبرد متفق عليه ከአቡ ሁረይራ ተዘገበ ምናሉ የአላህ Subhanahu Wa Ta'ala መልእክተኛ ነበሩ ካነ ረሱላህ የአላህ መልእክተኛ ነበሩ ኢዳ ከበረ ለሶላህ ለሶላት አላሁ አክበር በሚሉ ሰከተ ሁነይሃተን የተወሰኑ ሴኮንዶች ወይም ደቂቃ ዝም ይሉ ነበረ ሳይቀሩ ምን ሳይሉ ቀብላ አንየቀራለ ሳይቀሩ በፊት ሰክታ ነበረቻቸው ዝምታ ነበረቻቸው እና አላሁ አክበር ካልኩ በኋላ ቁርአን ሳጀምሩ ሳትቀሩ ዝም የምትሉት ምን እያደረኩ ነው ብዬ ጠየኳቸው ነው የሚለው ፈሰአልቱሁ ጠየኳቸው ምን እያደረክ ነው ፈቃል መልስ ሰጡኝ ማለት ነው አቁሉ እያልኩ ነው እዛ ጊዜ ማሉ ምንድን اللهم باعد بيني وبين خطاياي كما بعدت بين المشرق والمغرب اللهم نقني من خطاياي كما ينقى الثوب الابيض من الدنس اللهم اغسلني من خطاياي بالماء والثلج والبرد የሚለውን ዱዓ እየራሁ ነበር ዝም ብዬ ቆየሁት አሉ ወይ ነው ያው ቁርአኑ ተጭሆ ስለሚቀራ ያውቃል ዱዓው ግን ዝም ቀስበ ስለሚቀራ ምን እንደቀታወቅም ለዛ ነው ምን ማለት ነው ዱዓው የዱዓው ማዕና اللهم باعد ጌታ ያርቅ ማለት ነው በይኒ በኔና ወበይነ خطايا በወንጀል መካከል ከማ ባዓተ እንዲያራከው አርገህ አርቀን በይነ መሽሪቅ ወመግሪብ ምስራቅና ምዕራብን አረቀህ እንደፈጠርከው ሁሉ በእኔና በወንጀል መካከል ርቀቱን ይዛስተው ማለት ወንጀል አታሰራይ ነው ወደ ወንጀል አትወሰደኝ ነው ዋናው መልእክቱ اللهم نقني ጌታዬ ሆይ አጽዳኝ ሚን خطاياي ከወንጀል ከወንጀል كما ينقى الثوب الابيض ነጭ ልብስ ሲታጠብ ከቆሻሻ ሲጸዳ ነጭ እንደሚሆነው ሚነደነስ ከቆሻሻ ሲለቅ እንደሚነጣው አንጣኝ ማለት ነው اللهم اغسلني ጌታዬ ማረኝ ወይም በስልኝ ሚን خطايا ከወንጀል ቢልማይ በውሃ ወሰልጂ በቆራ ይሉታል ወልበረዲ በበረዶ ማለት ነው እንግዲህ ውሃ ሰልጅም የማንጣት ባህር ያለው ነው ስለዚህ ከወንጀል በውሃ አጽዳኝ በሰልጅም በበረድም ብለው ዱዓ ያደርጉ ነበረ አልበረዱ በረድ ማለት ያው ሐቡል ገማም ይለዋል ሐቡል ገማም ያው የዝናቡ ዋናው በረዶ ምንለው ማለት ነው ሰልጅና በረድ ያው አንድ ናቸው አይደል ሰልጅና በረድ ማናቸው አንድ ነው ነገር ግን ለተውኪር ነው ቃላቱ መደጋገሙ ነገሩን ለማጠንከር ነው ማለት ነው ያው ከወንጀል ለመጽዳት ምሳሌ ለመስጠት እንዲገባን ቆሻ ነጭ ልብስ ቆሽሾ ሲቆይና ሲታጠብ እንደሚጸዳው እንደዛ አይነት መሆን ለመግለጽ ነው የተፈለገው ማለት ነው ስለዚህ ዱዓው ለስፍታህ የሚቀራው ከተክበተል ኢህራም ቀጥሎ እንደሆነ ያሳያል በዛ ሰዓት ዝም ብለው ዱዓ እየቀራው ነው ብለዋል ነው ሁነይሃ ማለት ያው የተወሰነ ሴኮንድ ማለት ነው እሺ ጥያቄ ልጠይቃችሁ መሰል ዝጋ ደክሟቸዋል አሁን اللهم اغسلني من خطاياي بالماء والثلج ወልበረዲን ነው ያለው ሙቅ ውሃ ነው ቆሻሻ የሚያስለቅቀው ወይስ ቀዝቃዛ ውሃ ነው የሚተፈልገው የሚያጽዳ ነገር ነው ስለዚህ እኒህን ቃላቶች መጠቀማቸው እንድታውታላችሁ ሙቅ ውሃ ነው ቀዝቃዛ ውሃ የሚያጠራው ነገሩኝ የምታውቁት ነው የምነግሩኝ ዝም ብሎ እንትን አይደለም ስለዚህ አብዛኞቻቸው ሙቅ ውሃ ነው ያላችሁ ነው ጥሩ እዚህ ጋር ግን ቀዝቃዛ አለ ቀዝቃዛ እንደተፈለገ የሚል ነገር ነው አሁን የሚያሳየው ግን ምን አሉ ዑለማዎች ለዑለማ ሀያት ይስጥልን ሙቅ ውሃ ነበር የሚያጸዳው አሉ ሙቅ ውሃ ነበር የሚያጸዳው ነገር ግን ወንጀል ስንሰራ ወንጀል ይፋጃል አሉ ወንጀሉ ሙቀት ነው ያለው ቅዝቃዜ አይደለም የጀነት ስሜት ነው ቅዝቃዜ የሚሰማው ሙቀት የጀሃነም ምልክት ነው ስለዚህ ወንጀል ራሱ ሙቀት አለው በቀዝቃዛ ውሃ ሲታጠብ እዛ ሙቀት ጋር ሲገናኝ የመልቀቅ ባህሪው ይፈጥናል ማለት ነው لما كانت الذنوب لها حراره حراره ووهج وهي سبب لحراره العذاب ناسب ان تغسل بما يبردها ويطفئ حرارتها وهو الثلج والماء والبرد ولا ያው የመሞቅ ባህል ስላላት የሞቀን ነገር በሞቀ ነገር ከማስለቀቅ ያው በማቀዝቀዝ ከእሳት ቅጣት የመዳን እስቲዓራ ምልክት አለው ነው የሚለው ሱብሃንአላህ ለማንኛውም እዚህ ላይ ያሉ አንድ ትልቅ ዓሊም ደግሞ ሶስት ነገርን ጠቅሰዋል ነብዩ አለይሂ ሰላቱ ወሰላም ላይ የመጀመሪያው ለባሪያ የሚገባው ምንድነው ባሪያ ለሆነ ዑቡድያ ባርነት ላለው ሰው የሚገባው ከወንጀል መራቅ ነው اللهم باعد بيني وبين خطايا ብለው ዱዓ አደረጉ ባዒድ አሉ አረቅልኝ አሉ ከዛ ወነቅን ያሉ አጽዳይ ብለው ደግሞ ዱዓ አደረጉ ከማራቅም አልፎ መጽዳት አለብኝ ከዛ ደግሞ ከፋሉና አረጠበኝ አሉ ከዛ ተጠበኝ فانه ابلغ منهما ከማራቅም ከማጽዳትም በላይ የሚፈለገው ማጠብ ነው ሳያጥቡት የሚጸዳ ነገር አለ አይደለ አበሰበስ ተደርጎ እንደዛም አይደለም ጥባ ገበጣ ማጽደተህ እጠበይ ከወንጀል ማለት ነው የተፈለገው ይላል ቀጥሉ وعن عمر رضي الله عنه أنه كان يقول سبحان اللهم وبحمدك وتبارك اسمك وتعالى جدك ولا إله غيرك رواه مسلم بسند منقطع وراء الدار قطبي موسلا وهو موقوف طيب دعاء እንኳን ደግመሽ ብቀረ ደስ ይለኝ ነበር ማይክ ለቀሻል وعن عمر رضي الله عنه ስራቸውን አላህ ይወደድላቸውና ዑመር ካነ የቁሉ ይሉ ነበረ ምን ይሉ ነበር ሱብሃንከ اللهم ጌታዬ ጥራት ይገባህ ወቢሐምዲከ ከምስጋና ጋር የተቀላቀለ አንተን ከማመስገን ጋር የተቀላቀለ ጥራት ይገባህ ወተባረከ ስሙከ ስምህ ከፋለ ወተዓላ ጀዱከ ልቅና ከፋለ ሊዮ ተባረከ ስሙከ ስምህ በዛ ነው ጥሬ ቃሉ ስምህ በዛ ስሙ ሲበዛ ምን ያመለክታል? አንድ ልጅ እናቱ የተለያየ ስም ትጠራዋለች የምትጠራው ስም ሁሉ የሆነ መልእክት አለው የሆነ ትርጉም አለው የልጁን ጥሩነት የሚገልጽ ማለት ነው ስለዚህ የአላህም ስሞች ብዙ ናቸው አልገፉር አተዋብ አልረሂም አልረህማን አልመልክ አልቅዱስ አልዓዚዝ ስሞቹ ብዙ ናቸው ስለዚህ የዛ ሁሉ ባህር ስለያዘ አላህ Subhanahu Wa Ta'ala ማለት ነው ስለዚህ ወተባረከ ስሙከ ስምህ በዛ ወተዓላ ጀዱከ ልቅና ከፍ አለ ላቅ አለ ወላ ኢላሃ ገይሩከ ካንተ በቀር በአግባብ የሚመለክ አምላክ የለም አንተው እንጂ ማለት ነው ይሄን ሐዲስ ሙስሊም ዘግቦታል ቢሰነድ ሙንቀጢን በተቋረጠ ሰነድ ወይም ዘገባ ማለት ነው ዳረቁትኒ ግን መውሱል አድርገው ዘግበውታል መውሱል ማለት ማከለ የወደቀውን ሰው አንስተው ማለት ነው ነገር ግን ወሆ መውቁፍን ሐዲሱ ደግሞ መውቁፍ ነው መውቁፍ ማለት ነብዩ ጋር ያልደረሰ ማለት ነው መንገድ የቀረ ማለት ነው ለምሳሌ ከለ ከከለ ይዞ ከለ ከከለ ይዞ አወራኝ እንልና መንገድ ላይ ከቆመ ነብያችን ጋር ሳይደርስ መውቁፍ ይባላል መውቁፍ على الصحابه ወይም መውቁፍ على التابعين ሊሆን ይችላል ይላሉ والموقوف من اسام الضعيف ነው የሚሆነው ዙሮ ዙሮ ሐዲሱ ሰሂህ ነው ሐዲሱ ሙስሊም ዘግበውታል ይያለን ሰሂህ ነው وقصها ان عمر كان يستفتح به ويجهر به ويعلمه الناس عمر الخطاب ይሄንን ዱዓ ይቀሩት ነበር ያስተምሩትም ነበር ስለዚህ ይሄ ማለት ሁክመ ረፈዓ አለው ማለት ነው ሙስሊም ማን ነው ዳርቁን እንደዘገቡት ሐኪምም ዘሃቢም ሳይብለውታል ረፈው الحديث من عده طرق መጥቷል ደግሞ ይሄው ሐዲስ ራሱ በሌላ መንገድ በበርካታ ሐዲስ ተዘግቧል ሰነድ ማለት ነው ሐዲሱ መርፎ ነው صحيح ነው ነው እሺ እዚህ ጋር የሚቀሩ ዱዓ ወፍሪ ወተናቀረሹ ማለት ነው ወነሁሁ ይሄን የመሰለ ሐዲስ አለ عن ابي سعيد الخدري كابو سعيد الخدري የተዘገበ مرفوعا ነብያችን ጋር የደረሰ ሲሆን እንደ الخمسه አምስቶች ዘንድ የተዘገበ ኢማም መሐመድና አራቶች ማለት ነው وفيه ذو حادث ላይ وكان يقول ይሉ ነበር የሚል ነገር አለ بعد تكبير الله اكبر ካሉ በኋላ اعوذ بالله السميع العليم من الشيطان الرجيم من همزه ونفثه ونفثه የሚለውን ይቀሩ እንደነበረም ተዘግቧል ነው የሚለው አላሁ አክበር ማለት የተክበተ ኢህራም በኋላ ማለት ነው አዑዙ ቢላህ በአላህ ተጠበቃለሁ السميع العليم አዋቂ ሰሚ በሆነው አላህ ከምን من الشيطان ከሰይጣናት ያ ሰይጣን ደግሞ አረጂሚ ከአላህ ዝነት የተባረረ የሆነ من همزه ونفخه ونفثه ሶስት ነገር የተከሱት من همزه ማለት ነክቶ ከሚያሳብደው እብደት ማለት ነክቶ ከሚያሳብደው እብደቱ ወነፍኸህ ማለት ከወስወሰው ወስወሳ ምን ይባላል ያ ወስወሳ ከጉትጎታው ከውስዋሴው እጠበቃለሁ ማለት ነው ወነፍሲህ ማለት ደግሞ ትፍትፍ የሚባል የድግምት አይነት ነው ከድግምት ትፍታ በአላህ እጠበቃለሁ ማለት ነው ومن شر النفاثات ምን እንደምንቀረው አይደል ومن شر النفاثات في العقد በቋጠሮዎች ላይ ትፍትፍ ከሚሉ ሴቶች ተንኮል ማለት ነው ነፋሳት ማለት የሴቶች ናቸው ነፋሳት ጀም ስለሆነ እዚህ ላይ ወነፍሲህ ማለት ያው ለድግምት ከሚጠቀሙ ቱፍታ ወይም ደግሞ ትፍታ ማለት ነው እሺ سبحانك اللهم وبحمدك وتبارك اسمك وتعالى جدك ولا اله غيرك የሚለው እንግዲህ ከዑመር ኢብኑ ኸጣብ ተዘግቧል ብሎናል ያው ትክክል ነው ሷሂህ ሆኖም ተዘግቧል ተቀባይነትም አለው አብዛኝ ሰው የሚጠቀመው እሱን ዱዓ ነው ሌላው اللهم باعد بيني وبين خطاياي كما بعدت بين المشرق والمغرب የሚለውንም እንደዚህ ይጠቀሙታል ሌላም አለ የቻልነውን ዱዓ ማድረግ እንችላለን ነው እሺ ሁለት 17 የሚቀራለ وعن عائشة رضي الله عنها قالت كان رسول الله صلى الله عليه وسلم يستفتح الصلاة بالتكبير وقراءة بالحمد لله رب العالمين وكان إذا ركع لم يشخص رأسه ولم يسوبه ولا ولكن بين ذلك وكان إذا رفع من الركوع لم يسجد حتى يستوي قائما وكان إذا رفع رأسه من السجدة لم يسجد حتى يستوي جالسا وكان يقول في كل ركعتين تحية وكان يفرش رجله يسرى وينسب يمنى وكان ينهى عن عقبة الشيطان وينهى أن يفترش الرجل ذراعيه افتراش السبع, افتراش السبع وكان يختم صلاة بالتسليم أخرجه مسلم وله علة طيب ይሄ ሐዲስ ቅድም ከቀራነው ሐዲስ ጋር ተመሳሳይ ናቸው ትንሽ ለየት የሚለውበትና የሚጨምረው ነገር ያለ ይመስላል ያንን ነው የምናየው ማለት ነው ሐዲስ አይሻ ናቸው የቡት ስራቸውን አለህደላቸውና قالت አይሻ አሉ ማለት ነው ካነ ረሱላህ ሰለላሁ ዐለይሂ ወሰለም የሰፍሲሁ ሶላተ ቢተክቢሪ ሶላታቸውን በአላሁ አክበር ይጀምራሉ ወልቂራአተ ቂራአታቸውን ደግሞ ቢልሐምዱሊላሂ ረቢል ዓለሚን በሚለው ይጀምሩ እንደነበር ዘግባለች ነው እዚህ ጋር ሻፊያዎች አላችሁ እዚህ የተፈለገው ምንድነው ሶላታቸውን የሚጀምሩት አላሁ አክበር በሚል ቃል ነው ከዛ ውጭ ባለ ነገር ሶላት አይገባም ማለት ነው አንዳንዶቹ አልহামዱሊላህ ቢልም መግባት ይችላል ሱብሃንአላህ ብሎ ሶላት መግባት ይችላል የሚሉ አሉ ላ አላሁ አክበር በሚለው ቃል ነው ወልቂራአተ ቂራአታቸውን የሚጀምሩ ደግሞ በምንድን ነው ቢልሐምዱሊላህ ረብል ዓለሚን ቢስሚላህ ሳይታለ ሻፊያው መዛብ ቢስሚላህ ረብል ዓለሚን ጮሆኑ ይቀሩት ስለዚህ ቅራታቸው ባልሐምዝ የሚጀምሩት ማለት ከዛ በፊት የሚቀሩት የለም ማለት የሚያሳየው አልহামዱሊላህ ወሱራ ፋቲሃው ማለት ነው አልহামዱሊላህ ረብል ዓለሚን እስከመጨረሻ እዚህ ጋር ያው ጮሃው ይቀሩት የነበረው ይሄ ነው ማለት ነው ቢስሚላህ ይላሉ የሚለው ዘገባ ደግሞ እንዳይገጭ ቀስ ብለው ነው ቢስሚላህ ረህማን ረሂም የሚሉት ማለት ነው ጮሃው ቢስሚላህ አይቀሩም ስለዚህ የሰማውን የሚያወራው ሰው ሰሃቢው ወካነ ኢዳራ ከአባ ጎነበሱ ሰዓት ለም ይሽخصው ራሳቸውን አያቀረቅሩም ነበረ ሩኩ ላይ ወላ ወለም ይሰውብሁ ቀጥም አያደርጉትም ነበረ እህ እንደዋቸው ስክክል አድርገው ነው የሚያጎነብሱት ማለት ነው ጋሽ ጋር ወላኪን በእነ ዛሊከ በዚህ ማከል ነው ሳያቀረቅሩም በጣምም ቀና ሳይሉም ነው ማለት ነው ወካነ اذا رفع من الركوع ከሩኩ ሲነሱ اذا رفع من الركوع ከሩኩ ሲነሱ ለም يسجد سجود አያደርጉም ነበር ወደ سجود አይሄዱም ከሩኩዑ حتى يستوي قائما ከመቀመጥ ማን ከማጎንበስ ተስተካክለው ቀጥ እስካላሉ ድረስ ወደ ሱጁድ መሄድን አያስቡትም ነበረ ከመጀመሪያው ደግሞ ራሳቸውን ሲያነሱ ሁለተኛውን ሱጁድ አያደርጉም hatta يستوي جالسا ተስተካክለው የተስተካከሉ ሆነው ቁጭ እስከሚሉ ድረሳ ሁለቱንም ሱጁድ ይዘው ትኩም ትኩም አጎምን ሰዎች አሉኩ እንደዛ አያደርጉም ማለት ነው መሐከል ላይ ቁጭ ብለው እንደገና ሱጁድ ማለት ነው ይሄ ነው መሆን ያለበት ወካነ يقول ይሉ ነበረ في كل ركعتين በየሁለቱ ረካ ይቀሩ ነበረ እንግዲህ እዚህ ጋር ወካነ يقول ማለት ወካነ ይቀረው እንደማለት ነው ይቀሩ ነበረ በየሁለቱ ረካ በየሁለቱ ረካ አተህያቱ ሊላሂ ወሰላቱ የሚለውን ዱዓ ይቀሩ ነበረ ወካነ ፍሬሹ ልጅለሁ ይስራ ግራ እግራቸውን ያነጥፉና ወያንስቡ ሊዩምና ቀኝ እግራቸውን ይተክሉ ነበረ ይሄ የመጀመሪያውን አቀማመጥ ነገረን ነው ወካነ ينهى عن عقبه الشيطان ከሰይጣን አቀማመጥ ይከለክሉ ነበረ አለ ዑቅበተ ሸይጣን የሰይጣን አቀማመጥ እንዴት ያለ ነው የሚያቃለ ውሻ ታቃላችሁ ውሻ ሲቀመጣታችኋል የውሻ አቀማመጥ እንለዋለን አይታችሁ ከሆነ በመቀመጫውና በኋላ እግሩ ቁጭ ብሎ በቃኛ የእንቁጥጥ ነው የሚባለው ቁጥጥ ተቀመጠ እንደሚባለው ሰዎች ያ የውሻ አቀማመጥ ይባላል እንደዛ ይጠሉ ነበር ውሻና ሰይጣን ግን አንዳጓቸዋል ወንሃ ይከለክሉ ነበር አንየፍተር ይሸረጁሉ ዚራይ ስዩ ሲያረግ ክንዶቹ በታይ ከማንጠፍ ይከለክሉ ነበር ላ ተፍተርሽ እፍትራሽ ሰው እንዳውሬ እግርህን አትዘርጋ ይሉ ነበር ማን እጅን መሬት ላይ አትዘርጋው ውሻ ጉበን አካባቢ በራ አካባቢ ሲቀመጣላችሁ ከሆነ ጉርንን ጥፋ ጎን የሚቀመጠው እንደዛ ተሆኑ ስጁድ ላይ ወካን يختم الصلاه بالتسليم ሶላታቸውን የሚቋጩት አሰላሙ አለይኩም ወራህመቱላህ አሰላሙ አለይኩም ወራህመቱላህ በማለት ነበረ اخرجه مسلم ما مسلم ذكبوا الحديث وله الا ማለት ትንሽ የሆነ እንከን አለው ዘገባው ላይ ማለት ነው እንከኑ ተወግዷል ለምን ሐዲሱ ፊሰይ ሙስሊም ያለ በመሆኑ እንከን የተባለበት ምክንያቱ አቡል ጀውዛ ከአይሻ ነው ዘግቦ ያወራው ሐዲሱን አቡል ጀውዛ የሚባለው ደግሞ ከአይሻ ሰማም የሚዘገባ ነበረ ሙስሊም ቢዘግቡት ሙስሊም ደግሞ የዘገቡት በዛ መንገድ ነው ይላል አውዛይ ከሚባል ሰው የዘገቡት ይላል ዙሮ ዙሮ ሐዲሱ صحيح ነው የሚናገረው ሁሉ ትክክል ነው ማለት ነው ካነ ካነ የንሃፍ ፍራሽ ሰቡዒ ብሎናል ሰቡዕ ማለት ምን እየተርጉምላችሁ አንበሳ ነብር ድመት የመሳሰሉ አውሮች ምን ይባላሉ በአማርኛ የዚ የነዚህ አይነት አውሬ መሰል የሆነ ምን ይባላል ሰቡ በመባል ይጠራል እና የዱር አውሬ ያው የድመት የነብር ባህሪያቸው ያገኙትን ነገር ዘሎ ሄዶ መዘርገፍ ነው የዛ አይነት ባህሪ ያላቸው ማለት ነው ሶላታቸው በተክቢራ ይጀምራል ሶላታቸው በሰላሙ አለይኩም ይጠናቀቃል ይሄን ነው ሀዲስ ያስተማረን ሶሉ ከማ ራአይቱሙኒ ኡሰሊ ብለዋል እንግዲህ እኔ ስሰግድ እንዳያችሁ አድርጋችሁ ስገዱ ብለዋል የሳቸውን አሰጋገድ ደግሞ ደጋግሞ እየጨማመረ የሚያመጣልን መሰገድ ያለበት የሳቸው አይነት አሰጋገድ ነው ለማለት ነው እሺ وعن ابن عمر رضي الله عنهما أن النبي صلى الله عليه وسلم كان يرفع يديه أذوى منكبيه إذا افتتح الصلاة وإذا ركع للركوع وإذا رفع رأسه من المتفق عليه وفي حديث أبي حميد عند أبي داود يرفع يديه حتى يحاذي بهما منكبيه ثم يكبر ولمسلم عن مالك بن هويرث نحو حديث أبي عمر رضي الله عنهما لكن كان حتى لكن قال حتى يهاذي بهما فروع أذنيه እሺ አብዱላህ ኢብኑ ዑመር ሐዲስ ደግሞ አን ነብይ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ካነ يرفع يديه እጆቻቸውን ያነሱ ነበረ ሁለት እጆቻቸውን ሐድወ መንኪበይ ወደ ተከሻቸው መቼ اذا افتتح الصلاه ሶላትን በሚከፍቱ በሚጀምሩ ሰዓት እንዲሁም ወይዳ ከበረ ለሩኩዕ ለሩኩዕ አላሁ አክበር በሚሉ ጊዜም ወኢዳ ረፈዐ ረሰው ራሳቸውን ሲያነሱም ሚን ሩኩዕ ከሩኩዕ እጃቸውን ራሳቸውን ሲያነሱም እንደዚሁ እጆቻቸውን ያነሱ ነበረ ስንት ቦታ ሆነ ሶስት ተክበተ ኢህራም ለሩኩዕ ከሩኩዕ ሲነሱ ሶስት ቦታ ላይ ማለት ነው አራተኛው ደግሞ አተህያቱን ቀርተው ሲቆሙ አራት ነው አህሉ ሱና ወል ጀማዓ እጅ የሚነሳበት ሶላት ዝምል وفي حديث ابي حميد ابو حميد በዘገበው ሐዲስ ደግሞ እንደ አቢ ዳውድ መት አቡ ዳውድ ዘንድ ይሄ ላይ ከላይ ያነበበው ሙተፈቅ አለይ ነው ቡኻሪና ሙስሊም ነው ይሄኛው ደግሞ የአቡ ሁመይድ ሐዲስ እንደ አቢ ዳውድ ነው ያለው ምን ይላል يرفع يديه እጆቻቸውን ያነሱ ነበረ አለና እስከየት حتى يحاذي بهما منكبيه በሁለት እጆቻቸው ሲያነሱ እጆቻቸውን ወደ ሁለት ትከሻዎቻቸው ወደ ሁለት ትከሻዎቻቸው እስከሚያቅጣጩ ድረስ ያነሱና ከዛ አላሁ አክበር ብለው ወደ ታች ይዛሉ እጃቸውን ነው ወሊ ሙስሊሚን عن مالك بن حويرث ኢማም ሙስሊም ደግሞ ከማሊክ بن حويرث በመጥቀስ رضي الله عنه ስራውን አላህ ወደለትና ማሊክ بن حويرث نحو حديث ابن عمر يا عبد الله بن عمر حديث የመሰለ አለ يا عبد الله بن عمر حديث ምንድነው ካነ يرفع يديه حذو منكبيه ነው ይሄ ግን ላኪን ቃለ ነገር ግን ብሏል አለ ተመሳሳይ ሐዲሱ እጅ ማንሳት ላይ خلاف አለ እጅ የሚነሳው እስከ የት ነው ቅድሙ ሐዲስ እስከ ትከሻ ያሁኑ ደግሞ hatta ይሐዲ እስከሚያስተካክሉ ቢማ በሁለት እጆቻቸው ፍሩዓ ኡዙነሂ የጆሮቻቸውን ቀንዘሎች ወይም ጫፍ ማለት ነው ይሄ አንድ ሐነፊያው መዝሐብ ወደ ጆሮ ያንሳ ነው የሚለው ሻፊዒያውና የማሊክያው ሐንበልያው ደግሞ ወደ ትከሻው ያንሳ ነው የሚለው አሁን በየትኛው እንስራ ሁለቱም ሐዲስ አለ ወደ ጆሮም የሚልም አለ ወደ ትከሻ የሚያነሱ ነበር የሚል አለ طيب ሁለቱም ካለ ሁለቱን ሐዲሶች ማስማማት ይኖርብናል መስማማት ካቃተን ነው ዘገባው ይሄ ይሻላል ይሻላል አንዱን ይዘን አንዱን የምንጥለው ማለት ነው ስለዚህ እጆቻችሁን ወደ ትከሻዎቻችሁ አዙሩ ፊታቸውን ወደ ቂብላ አዙራችሁ የእጃችሁን መዳፍ ውስጥ መዳፋችሁን ወደ ቂብላ አዙሩ እጃችሁን ወደ ትከሻው አንሱ መንኪበይሂ ወደ ትከሻዎቻቸው ያነሱ ነበረ ያሉ ሰዎች አውራጣታቸው ወይ መዳፋቸውን ያዩ ሰዎች ናቸው ወደ ጆሮአቸው ያነሱ ነበር ያሉት ትክክል ናቸው እነሱ ማሏሹም የጣቶቻቸውን ጫፍ በማየት ነው ተከል ነው ሁለቱም ሐዲስ ተስማማ ማለት ነው ወደ ትከሻ ያለው መዳፋቸውን በማየት ወደ ጆሮአቸው ያነስ ነበር ያለው ጣቶቻቸውን በማየት በአንድ አነሳስ ሁለቱም ይገኛል ማለት ነው ወደ ወደ ትከሻ የሚለውም ወደ ጆሮ የሚለውም ስለዚህ ሐዲሱ እርስ በርሱ ዘማይጋጭ ማስማማት ብቻ ነው የሚጠበቅብን ነው አለዛ ሐነፊዮቹ ወንድ ከሆነ ወደ ጆሮው ሴት ከሆነች <laughs> ወደ ተከሻዋት ታንሳ وذلك አስተሩ ለሃይላሉ ይሄ ለሷ አደበኛ ያደርጋታል ሰተር ያደርጋታል ሰንቶ እንደሌለ ያደርጋል ነው የሚመስለው እንግዲህ ብዙ ቦታ ነው ሴት ከወንድ አሰጋገድ የምትለይበት ብለው ዘጠኝ ይቆጥራሉ ዘጠኝ አሰጋገድ ለየ ትለያለች ሴቷ ከወንዱ በማለት ያመጣሉ ሁሉም ዝም ብሎ መረጃ የሌለው ስለዚህ ወደ ትከሻም ወደ ጆሮ ማንሳትም ሁለቱም ይቻላል በሁለቱም መስራት ትችላላችሁላችሁ እሺ ሰዓታችን እያለቀ ይመስላል አንዲት ሐዲስ አለች አጭር ሐዲስ ናት እሷን ንግራት ከሀያ እንድነሳ ማለት ነው وعن وائل بن حجر رضي الله عنه قال صليت مع النبي صلى الله عليه وسلم فوضع يده اليمنى على يده اليسرى على صدره اخرجه ابن خزيمه 219ኛው ሐዲስ የዋኢል ኢብኑ ሁጅር ሐዲስ ነው ስራውን አላህ ወደለትና ቃለ አለ ምን አለ صليت مع النبي صلى الله عليه وسلم ከነብያችን ጋር ሰግጃለሁኝ እናም ያየሁት ነገር አለኝ ይለናል ምንድነው ተዋዱ አስቀምጠዋል የደሁል ዩምና ቀኝ እጃቸውን አላ የዲህ ስራ አግራጃቸው ላይ አነባብረው ማለት ነው ቀኝ እጅ ከላይ ግራጅ ከታች ሁለቱም ደግሞ የሚቀመጠው በሚቆሙበት ሰዓት ማለት ነው አላ እደረቶቻቸው ላይ አድርገው እጆቻቸውን አነባብረዋል ሁለቱም እጆቻቸው ደግሞ ተቀመጡ ምን ላይ ነው ደረታቸው ላይ ነው ይሄን ኢብኑ ኹዘይማ ናቸው የዘገቡት የሚገርማችሁ ሶሂህ ቡኻሪ ሙስሊም አዘገቡም እጃቸውን በሚቆሙበት ሰዓት ምን ላይ ያስቀምጡታል የሚለው ነገር አዘገቡም ሶሂህ ቡኻሪና ሙስሊም ስነኖችና ይሄው ኢብኑ ነው የዘገበው ማለት ነው ስለዚህ ፉቃሃዎች ያው ሶስት አቋም ነው ያላቸው ሐነፊያዎች ከንብርቱ በታች እጁን ያስቀምጥ ነው የሚሉት ከንብርቱ በታች ሻፊያዎች ደረት ላይ ያስቀምጥ ነው የሚሉት ከፍ ብሎ እንደውም መሐከል ላይ በጣም ወደ አንገቱም ሳያመጣ ወደ ልቦ ወደ ደረቱ አካባቢ ዝቅ መሐከል ላይ ወሰጥ ሆነ ቦታ ላይ ያስቀምጠው የሚለውን ነገር ይደግፋሉ ብዙዎችም ይስማማሉ በሱ ላይ በተለይ ታህተ ሱረት የሚለው ከንብርቱ በታች ያስቀምጥ የሚለው ضعيف ነው ሐዲሱ ይሄ ግን ሷሂህ ነው ሙስሊምም ዘግበው ሐዲሱን ግን እጃቸውን ደረታቸው ላይ ያስቀምጡ ነበር የምትለውን ቃል አልዘገቧትም ለዛ ነው ቡኻሪና ሙስሊም የለም ያልኳቸው ሐዲስ ነው አለዛ እጃችን ያነባበሩ ነበር ምናምን የሚለው አለ ቡኻሪ ሙስሊም ሙስአለ ስለዚህ ዛሬ እንግዲህ ኢንሻአላህ እጅ የምንሳበት ሶስት ቦታ አይተናል አራተኛው ካተህያቱ ሲቆም ነው ብያቸዋለሁኝ ሁለት እጆች ደግሞ በሚቆምበት ሰዓት ቀኝ እጅ ከላይ ግራ እጅ ከታች ሆኖ ደረት ላይ ይቀመጣል የሚለውን ነገርም ተምረናል ከዛም ባለፈ እንግዲህ አጎራበስ ሱጁድ ጉዳይ ያቋቋም ጉዳይ ያጎረባበስ ጉዳይ በአጠቃላይ በዝርዝሩ የነብዩና አለይሂ ሰላቱ ወሰለም አሰጋገር ነው የዘገቡልን ሶሉ ከማ ራአይቱሙኒ ኡሰሊ እኔ ስሰግድ እንዳያችሁ ሆናችሁ ስገዱ የሚለው የነብዩ አለይሂ ሰላቱ ወሰለም ትእዛዝ ይሄን ሁሉ እንድንከተል ያስገድደናል ወይም ያስተምረናል ማለት ነው والله اعلم وصلى الله وسلم على نبينا محمد وعلى اله وصحبه اجمعين والسلام عليكم ورحمة الله وبركاته